ወኢዛ ቂለ ለሁም ተዓለው ኢላ ማ አንዘለ ላሁ ወኢላ ረሱል ተው በአባት በአያት የማታቁት አይነት አምልኮ ምንም አይነት የማይጠቅማችሁ ላይ ከምትንደፋደፉ ኑ አሁን ነቢዩ መጥተዋል፣ ቁርአን አለ ተብሎ ሲጠሩ ዳዕዋ ሲደረግላቸው እነዚህ ቁረይሾች አለ አላሁ ስብሓነ ወተዓላ አላህ ወዳወረደው ቁርአንና ወደ ረሱል ሲጠሩ ቃሉ ሐስቡና ማ ወጀድና አለህ አባአን ከአባቶቻችን ከአያት ቅድመ አያቶቻችን ተረክበን የምንይዘው ይዘንም እየተጓዝን ያለነው በቂያችን ነው፣ አንፈልግም ይላሉ። ምላሻቸው ይሄ ነው ይላል አላህ ሱብሓነሁ ወተዓላ። أو لو كان آباؤهم لا يعلمون شيئا ولا يهتدون አወለው ማለት አው ሀዚ ሀምዛ እስቲፋም ነው ዛሂሯ ግን ለኢንካር ነው ለተውቢህ ነው እስቲፋሞች አገባባቸው ጁምላ ላይ ሲገቡ አረፍተ ነገር ላይ ሲሰኩ ብዙ አይነት አገባብ አላቸው ጥያቄ ነው ነገሩ ወላጅ አባቶቻቸው አያታቸው አያቶቻቸውና ቅድመ አያቶቻቸው ላ ሸይአን ወላ ያህተዱ ምንም የማያውቁ ወደ ትክክለኛውን መንገድ ያልተመሩ የሆኑ ቢሆንስ ይከተሉና ይጠፋሉ ማለት ነው አለ አላሁ ስብሓነሁ ወተዓላ ተአጅብ ነው በአያመል ጃህልያ ጊዜ ቁረይሾች የአምልኮ ሂደታቸው የዚህ አይነት እንደሆነ ትንሽ ዳሰስ ካረገ በኋላ ከዛ ወጣ ያ አዩሃ አለዚነ አመኑ አለይኩም አንፉሰኩም አለ። እናንተ ሙእሚኖች ነፍሳችሁን ጠብቋት አለ አላሁ ስብሓነ ወተዓላ ኸይርን በመስራት ከማዕስያና ከወንጀል ዘላቂ ሆኖ እዛው ተቸክሎ ከመኖር እየተዘፈቀ ጠብቋት ነፍሳችሁናል። ላ የድሩኩም መን ደለ ኢዛ ህተደይቱም። ዱንያ ላይ ጠማማዎች አሉ፣ ሀቅን እያወቁ የማይቀበሉ የራሳቸው ምክንያት እየፈጠሩ ሰለጠን ብለውም ነው በለው ሸይጣንና ነፍስ ያንሸራቷቸው ሌላ ነገር ብለውም ነው በለው ምንም ይሁን ምኑም አንተ ራስህን ከጠበክ የምትችለውን ያህል ዳዋ ከተንቀሳቀስክ ጥሪ ካደረግ ላይዱሩኩም መን ደለ ኢዛ ተደይቱ እናንተ ከተስተካከላችሁ ለራሱ የጠፋ ጠፋ እናንተን ሊጎዳ አይችልም አለ አላህ ሱብሓነሁ ወተዓላ እንጂ እናንተን ይዞ ገደል የሚገባ ሊኖር አይችልም የተከተለው ካልሆነ በስተቀር ኢለላህ መርጂኡኩም ጀሚአ ማንኛዎቻችሁም ብትሆኑ ኸልቅ ሆኖ ወደ አላህ ተመልሶ ባዶ እግሩን ሆኖ ራቁቱን ሆኖ ያልተገረዘ ሆኖ ቂያማ ማለታ ፀሐይ አናቱ ላይ የአንድ ስንዝር ያህል ቀርባ እየተንተከተከ እዛች ጋ ማይቀርብና ወደዛ ማይመለስ ለጥያቄ የማይቀርብ ማንም የለምና ሁላችሁም እዛ ትመለሳላችሁ። ከዛ በኋላ እዚህ ዱንያ ላይ የሰራችሁት ስራ ተግባራችሁ ይነስም ይብዛም ፈዩነቢኩም ቢማ ኩንቱም ታመሉ ይነገራችኋል። ፋይላችሁ እዛ ይዘረዘራል። ስለዚህ ተስተካክላችሁ ለራሳችሁ እንድትገኙ ይላል አላህ ሱብሓነሁ ወተዓላ። የሚቀጥለው አያ ከመግባታችን በፊት አንዳንድ ሰዎች እችን ቁርአን አያ ዳዕዋ የግድ አይደለም ያ አዩሃ አለዚነ አመኑ አለይኩም አንፉሰኩም ራስህን ብቻ ጠብቅ። ለሌላው ለግራ ቀኝህ ዝም በለው። አንተ ለራስህ ከተስተካከል የሌላው አይመለከትህም ማለት ነው። ዳዋ የግድ አይደለም የሚሉ ሰዎች አሉ። የቁርአንን ስሜት የመረዳት ጥልቀት ያጠራቸው ሰዎች ናቸው በዚህ መልኩ የሚያዩት። አንድ ጊዜ አቡበክር ሲዲቅ ሚንበር ላይ ቆሞ እቺን የቁርአን አያ በዚህ መልኩ የምታዩ ሰዎች አላችሁ አለ። የሰው ልጅ ለዚህ ኡመት ባይበልጥ ዳዕዋ ዋጅቡ ነው። ምክንያቱም አጥፊና ሰዎችን ለሌላ ውድቀት የሚያበቃ በታየ ጊዜ አምር ብልማዕሩፍ ናህይ አኒል ሙንከር የማይደረግ ከሆነ በላ ይመጣል፣ ቁጣ የአላህ ቁጣ ይመጣል አሉ። ሁሉንም የሚያጠቃልል ሳይለይ የሚመታ የዳዕዋ እጥረት ይህን አደጋ ያመጣል። ዳዕዋ ሰው የሚያደርግበት ጊዜ ዳዋ ለሚያደርግ ሰው ሲል አይደለም ዳዋን የሚያደርገው ለራሱ ሲል ነው። ኩንቱም ኸይረ ኡማ ኡኽሪጀት ሊናስ ተአምሩነ ቢልማዕሩፍ ወተናሃውነ አኒል ሙንከሪ ወቱእሚኑነ ቢላህ። ከሌላ ኡመት ለየት የሚያደርገው ይህን ኡመት አንዱና ትልቁ ይሄ ነው። በነገራችን ላይ ዳዋ ላይ ችግሮች ይኖራሉ፣ ጥርጥር የለውም። ما يقال لك إلا ما قد قيل للرسل من قبلك رسሎች እኮ ስንት ነገር ይባላሉ። አንተ ساحر ነህ፣ كاهن ነው፣ ጠንቋይ ነው፣ ሌላም ሌላ ነገር እየተባሉ ሩሱሎች ሐታ ኢዘ ስተይአሰር ሩሱል ይላል አላሁ ስብሓነ ወተዓላ ስቃዩ በስቶባቸው ትክክል ናችሁ ተብለው አጨብጥቦ አጨብጭቦና ዘምሮ የሚቀበላቸውን በማጣት መታ ነሱና ከአላህ የሚገኙ ኑስራና እርዳታ መቼውን ለመሆኑ ብለው እስከሚማረሩ እስከ ጥግ ይሄዳል ጉዳዩ። ሀታ ሩሱሎችና አንቢያዎች ላይ ዳዋ የሚያደርግ ሰው ይህን ግዳጅ ተላብሶ ካልሆነ በስተቀር ሁሉ ሰው ዘምሮ ይቀበላል፣ ዘፍኖ ይቀበለኛል፣ ይሄ ሊሆን አይችልም። ከእኔ በፊት የነበሩት አንቢያዎች፣ ሩሱሎች ሳሊሆች ስንት አይነት ነገር ተብለዋል። ካፍሩ እኮ ዝም በለው ከውጭማ ያለው እኮ ችግር የለበትም። ምንስ ብሎ ቢል ምን ይገርማል? የሚገርም ነገር የለም። ግን ከአንተ ጋር የቆመ እዚህ ሰፈላ ላይ የሚገኝ አቃቅር ያወጣል። ጀርባው ከዳዋ አልቀበልም ነው፣ ሌላ ትርጉም የለውም። አንድ አቃቅር ያወጣና እንቅፋት መሆን ይፈልጋል። دعوة دراكي زاني دنا قطار من دون نيت فات دعوة دركوتي نبي القرآن بحديثنا ودا آخران التعرض إن ده إن دي أنا سلت ليلا شفان تسطو المنافق وش سيرانه لذينا منافق وش نكو علماء وش ككافر وش بل تعلو إن المنافقين في الدرك الأسفل من النار يا رجال ስምጧ ላይ ይቀመጣሉ ሙናፊቆች። እሱ እንደሚዋጋ ለዲን በዲን ላይ እንደሚዋጋ ካፍር ከውጭ አይዋጋ። ይሄንን ከተፈላፈለ ዳዋ የሚያደርግ ሰው አያደርግም። ዳዋ ደግሞ ዘርፉ ብዙ አይነት ነው። ኩሩጅ ፊ ሰቢልላ ብቻ መውጣትም አይደለም። እሱ አንዱ ዘርፍ ሊሆን ይችላል። ሰዎች ጋር ተንቀሳቅሶ ዲንን እንዲያውቁ ሐቅን እንዲያውቁ ሰላትን ጀማዓን እንዲያውቁ ወጥቼ ተንቀሳቅሼ ለፍቼ ለቅ ይሄ አንዱ ዘርፍ ነው። ዳዕዋ አይነቱ መልኩ ብዙ ነው። እንደዚህ ቁጭ ብሎ ማስቀራት ደርስ ላይ ይሄም ዳዕዋ ነው። ስለዚህ እሰየው ይባላሉ ብሎ ጠብቆ ከሆነ ዳዕዋ የሚያደርጉ ሰዎች ይሄ አይገጥም፣ በአብዛኛው ሊሆን አይችልም። ከፈለገ ምን ይልሃል? አህዳዋው በጣም ያምር ነበር ይላል። ቁርአን ተፍሲሩ እንዴት ደስ ይል ነበር ይላል። ሲራ ፕሮግራሙ እንዴት ደስ ይል ነበር ይላል። ግን ችግር ነው ሰው ባይነካበት ይላል። ቁርአን ተፍሲር እኮ ይቁም ከማለት እኮ ነው አባባሉ። ይሄ እኮ ነው። እቺን እንዴት አድርጎ ይጠቀም? ዳዋው ይቁም እኮ ነው አባባሉ። እቺን እንዴት አድርጎ ይጠቀም? ማንም ይነሳላ አላውለ እንዴት ዳዋ ይቁም ትላለህ ይባላል። ሌላ ሽፋን ያመጣል። ሰው ባይነካ ይላል። የአኪ ቁርአን ውስጥ ሰው ያልተነካበት ቦታ የለም። ስለ ሪባ ስለ ወለድ ብትንትኑን አውጥቶ ቁርአን ይናገራል። አራጣ በዮችና አበዳሪዎች ተነኩ አልተነኩም? እኛ ተነካን አይልም። ምን ይላል? ሰው ባይነካ ይላል። እዛን ጊዜ ስለ ከምር አስጠያፍነት ባለፈው እንደቀራ ነው። ባለፈው ደርስ ጨለማን ተገን አድርገው በሌላ መልኩ በተመቻቸው አጋጣሚ ላጥ የሚያደርጉ ሰዎች ተነኩ እኮ ከጠጪዎች ተነኩ ማለት ነው። አማና ላይ የማይቆሙ ሰዎችን ስለ አማና ቁርአን ሲያብራራ አማና ሚክዱና አማና ቢሉ ሰዎች ተነኩ ማለት ነው። ቁርአን ሰውን የማይነካበት ቦታ የለም። እንዴት አርጎ እንዴት አርጎ ያስተምርህ ታዲያ? እንዴት አርጎ ይምከርህ ታዲያ? እንዴት አርጎ ይመልስ? ይመለከተኛል ከሆነ አልሐምዱሊላህ ተስተካከለ። ይሄንን ይመለከተኛል ከሆነ ዳኢ የሆነ ሰው ይሄ ይገጥመዋል። ለዛ ጆሮ መስጠት አያስፈልግም። ምክንያቱም አንድም የሚያመጣ ነገር የለም ከመንኮሻከሽ ውጭ። እሺ ብሎ እዛችሁ ከመቃጠል ውጭ ምንም ጠብታ አያመጣም። ምን አድርገዋል ሙናፊቆች? ነቢዩን ምንም ያደርጉ ነገር የለም። ዩሪዱና ሊዩጥፊኡ ኑረላህ ቢአፍዋሂም ወላሁ ሙቲሙ ኑሪሃ። ፀሐይን እፍ ብሎ እንደ ኩራዝ የሚያጠፋ ሰው አለ እንዴ? ማለት ነው አይቻልም አለ አላህ ሱብሓነሁ ወተዓላ በመቀጠል አላሁ ስብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ሸሃደቱ በይንኩም ኢዛ ሐደረ አሐደኩም ልማውቱ ሒነ ልወስያ ይሄ ቀጣዩ ሌላ አስተምሮት ነው። በነቢዩ ዘመን አንድ የሆኑ ሰዎች ነጋዴዎች ናቸው። ወደ ሻም ወደ ሶሪያ ለንግድ ይመላለሳሉ። ከነዚህ ሰዎች ጋር አጋጣሚ መንገድ ጉዞ አንድ ሰሃባ ገጥሞት ይሄዳል። ሰዎቹ አዲይ ብን በዳ እና ተሚም ነዳሪ ይባላል። እነዚህ ሰዎች አብረውት ያሉት ሙሽሪኮች ናቸው። ዲን ያልተቀበሉ ያልሰለሙ ናቸው። በኋላ እሱ ብቻ ግን ሙስሊም ነው። ጉዞ ነው ያገናኛቸው፣ ስራ ነው ያገናኛቸው። አይተዋወቁም። ቢተዋወቁም በአገርነት እንጂ የሚተዋወቁት ዲናቸው የተለያየ ነው። በኋላ መጨረሻ ላይ ይህ ሰሃባ ታመመ። ሻም ደርሶ ሶሪያ ያሰበውን ነገር ገዝቶ ተገባይቶ ሽጦ ሸምቶ ሀጃውን አጠናቆ ሳይመለስ ታመመ። ታመመና ጣር ላይ ጭንቀት ላይ ሲደርስ አብረውት ላሉ ሰዎች ለአድይ ብን በዳ እና ለተሚም ነዳሪ ይሄን ንብረቴን ለቤተሰቦቼ አስረክቡልኝ አጋጣሚ ህይወቴ ቢያልፍና ቢሞት ብሎ ንዛዜ ወስያ ነግሮ አጋጣሚ ነውና ሞተ። ሰዎቹ ጉዳያቸውን አጠናቀው ጨርሶ ሲመለሱ ለሟች ቤተሰብ የሰውያችሁ ንብረት ይሄ ነው ብሎ አምጥቶ አስረከቡ። ሲረከቡ ሰዎቹ እቃውን ሲያዩ ጎድሏል እቃው ይዞ የወጣ ገንዘብም ብዙ ነው። ሊሸጥ ሊለውጥ ይዟቸው ከሄደ እቃ ውስጥ ጥሩና ወሳኝ ወሳኝ የሆኑ እቃዎችም የሉም። ግብይት ጀምሮ ነበር እንዴ ብሎ ጠየቁ። አይ በፍጹም አልሸጠም፣ አልገዛም። አዎ ደረስን፣ አካባቢውን ታመመ። ታዲያ እንግዲህ እቃው ይሄ ብቻ አይደለም፣ ይዞ የሄደ እቃና ንብረት ብዙ ነበረ። ማሉ እነዚህ ሰዎች ከዚህ ውጭ ሌላ የለንም አሉ። እኛ የምናውቀው ይህንን ነው፣ አስረክቡ ብሎናል፣ አስረክበናቸዋል። መጨረሻ ላይ ከማሉ ብለው አመኑ፣ ተቀበሉ። ከሁለቱ አንደኛው ተሚም ነዳር የሚባል ሰለመ ከቆየ በኋላ ከሰለመምና ሀቅን ከተቀበለ በኋላ ኮረኮረ ውስጡ አንድ የሰሩት ፌክ አለ አንዳንድ ንብረቶችን አባክነዋል፣ ተጠቅመዋል። ነፍስያ እንትን ብሏቸው ጎደሎ ንብረቱን አምጥቶ ያስረከቡት በሰዓቱ አንድ ልዩ ኩባያ በወርቅ የተሰራች ወሰወሰቻቸውና እሷን ሽጠው ተካፍለዋል በአንድ ሺህ ዲናር ከዛ በኋላ ተሚመነዳሪ ከሰለሙ በኋላ መጣና እኔ በጣም ከብዶኛል፣ አንድ ወርቅ ሽጠን የኩባያ ወርቅ ተካፍለናል፣ ግን ጓደኛዬ አልሰለመም። አምስት አምስት መቶ ዲናር ነው የተካፈልነው፣ ድርሻዬን እከፍላለሁ በዚህ የተነሳ እቺ አሁን የምንቀራት አያ ሰበበ ኑዙሏ ምክንያቷ እቺ ነች። يا أيها الذين آمنوا شهادة بينكم إذا حضر أحدكم الموت حين الوصية ሙእሚኖችን አላሁ ስብሓነ ወተዓላ ሞት መጥቶ ባጠለለባችሁ ጊዜ አለ ምልክቶቹ በግላጭ ካስታወቋችሁ አለ ጉዳዩ ላይ ንብረትህ ላይ ትተህ በምትሞተው ወስያህ ላይ ሰዎች እንዲኖሩ ያስፈልጋል አለ። ኢስናን ዘዋ አድል ሚንኩም ሁለት ሰዎች ይሄ ንብረት የሚያስረክቡ ለዘመዶች ለሟች ወራሽ ሁለት ሰዎች እነሱም ፍትሃዊ የሆኑ የማይጭበረበሩ ለነፍስያ የማይደለሉ ሙስሊሙ ከሌለ አው አኽራን ሚን ገይሪኩም ማለት ወይ ከእናንተ ሌላ የሆነውም ቢሆን መገኘት አለበት አለ አላህ ስብሐ ወተዓላ። ይህም የሆነው إن أنتم ضربتم في الأرض فأصابتكم مصيبة الموت አጋጣሚ ተጓዥ ሆናችሁ በጉዞ ታሪክ ላይ በገባችሁ ጊዜ ሞት መጥቶ ሲያጠልልባችሁ እነዚህ ሰዎች ከተገኘ ሁለት ከሙስሊሞች ካልተገኘ ከሌሎችም ቢሆን ከሌላ أديان የሆኑትም ቢሆኑ መገኘት አለባቸዋል። ታህቢሱናሁማ ሚን ባዕድ ሰላህ فيقسمان بالله إن ارتبتم لا نشتري ሰመና ثمنا ولو كان ذا እንግዲህ እነዚህን ሰዎች ትንሽ የምትጠራጠሩ አይነት ነገር ካለ ንብረቱን ሲያስረክቡ ጉድለት ተሳይተዋል ወይም የማናምናቸው ናቸው ብላችሁ የሆነ ምልክት ነ ጥርጥር ካላችሁ አለ ከሰላት በኋላ ህዝብ በሚገኝበት ቦታ ጀማ በሚገኝ ቦታ አምጥታችሁ ታቆሙና ፈዩቅሲማኒ ቢላ ኢንርተብቱ ከተጠራጠራችኋቸው በአላህ ስምለው የተረከብነውና የተቀበልነው ንብረት ይሄ ነው ብለው ያስረክቡ። በሚምሉ ጊዜ ለማረጋገጫ እንዲያመች ዘንድ ላነሽተሪ ቢሂ ሰመና ውለው ካነ ዛ ቁርባ አይደለም ከሌላ ሰው ሊሆን ዘመድነንና ሊደርሰንና ለእኛም ሊገባን ይችላል የሚል አይነት ቅርበቱ እንኳን ቢኖረንም ለትንሽ ጥቅም ስንል አንደለልም ብለው የሚምሉ መሆን አለባቸው አለ አላሁ ስብሓነ ወተዓላ። ወላ ነክቱሙ ሸሃደተላህ ኢና ኢዘን ለምን አልዓሲሚን። እኛ በምንምልበት ጊዜ የምንደብቀው ነገር የለም የምንሸፍነውም ነገር የለም። ይህን የምንተገብር ከሆነ ወንጀለኞች ነን ሲሉ ይማሉ። ፈኢን ኡሲረ አላ አነው መስተህቃ ኢስማ እዚህ ጋር ነው ነሱ በግላጭ ከታወቀ አለ አላሁ ስብሓነ ወተዓላ መሳሰታቸው እንዳሁኑ እንደነ ተሚም ነዳሪ የካዱ ነገር ያጭበረበሩ ነገር የታወቀና በግላጭ የወጣ ከሆነ አላ አነሁ መስተህቃ ኢስማ እነዚህ በክደታቸው በውሸታቸው ወንጀልን ተሸክመዋል። መጀመሪያ ካሉት አይነት ምለው ካስረከቡት ንብረት ተገላቢጦሽ ሆኗል ነገሩ። ስለዚህ ፈአኸራን የቁማኒ መቃመሁማ ምን ለዚነ እስተሐቀ አለይሁም አውላያን ከሟች ቤተሰብ ሌሎች ሁለት ሲነሱና ቀርበው መማል አለባቸው። ቢቻል ቢቻል ከነሱም ውስጥ እስተሐቅ አለይሁም አውላያን ከወራሾች ውስጥ ለሟቹ የበለጠ ቀራቢ የሆኑ ቅርበታቸው በጣም የቀረበ ይሆኑ መጀመሪያ ምለው ያስረከቡን ንብረት ውሸት ነው። መጀመሪያውኑ ጉድረት ነበረው ብለን ያልነው የእኛም ማላ ነው የበለጠና አስተማማኝ የሆነው ብለው የሚምሉ ሆነው የነዛን ፍርሽ ሊያደርጉ የሚችሉ መከሰት መቆም አለባቸው አላህ ሱብሓነሁ ወተዓላ። እነሱም ፈዩቅሲማኒ ቢላህ በአላህ ስም ነው መማል ያለባቸው። ለሸሃደቱና አሐቁ ሚን ሸሃደቲሂማ ከነዛ ካጆች ማላ የእኛ ማላ የተሻለ ነው። ይህ ተጋልጦም ታይተዋል፣ በክደትም ተይዘዋል ብለው መመስከር አለባቸው፣ መማል አለባቸዋል። ወማ እዕተደይና ኢና ኢዘን ለሚን አዛሊሚን እነሱን ስናስዋሽ ተግባራቸው እንጂ ያስዋሻቸው እኛ ጥሰንም አይደለም፣ ድንበር ጥሰን ዱብዳም አይደለም የምናመጣባቸው። ከሆንማ እኛም ከዛሊሞች ነን ብለው ይማሉ አለ አላህ ሱብሓነሁ ወተዓላ። ዛሊክ የሰውን ንብረት መንገደኛው ነው ጉዞ ታሪክ ላይ ያለ ሰው ሞት ሲነጥቀው ካለው ንብረት ያን ንብረት ለቤተሰብ በማስረከብ ሂደት ላይ ያለው የመማልና የመመስከሩ እንዴት እንደዚህ ነው ይላል አላህ ሱብሓነሁ ወተዓላ። አድና አያቱ ቢሸሃደቲ አላ ወጅያ ሰዎች በአግባቡ ማላቸውን እንዲምሉና የምስክርነት ቃላቸውን በአግባቡ እንዲሰጡ ያመቻልና ብለን ነው ይላል። እንጋለጣለን ብለው ይጠነቀቃሉ። አው የኻፉ አያቱ ቢሸሃደቲ አላ ወጅሃ አው የኻፉ አንቱረዳ አይማኑን ባዕድ አይማኒ ወይ ደግሞ ስጋት ውስጣቸው ላይ ይገባል። እኛም ብለን ሟች በሚሞትበት ጊዜ የተረከብነው ንብረት ይሄ ነው ብለን ካስረከብን በኋላ እንደዚህ አይነቱ መጋለጥ በሰው ፊት፣ በህዝብ ፊት፣ ከሰላት በኋላ እንደዚህ የምንጋለጥ ከሆነ ብለው ሊጠነቀቁም ያመቻልና አለ አላህ ሱብሓነሁ ወተዓላ። ወተቁላህ ማንኛውንም አይነት ወንጀሎች ጥቃቅኗን ትንሿንም ቢሆን የከበደ ትልቋንም ቢሆን በነፍስያ ተደልላችሁና ታግዛችሁ እንዳትፈጽሙ ፍሩ አላህን። ወስሞ የምትታዘዙትንም ትእዛዛቶች ሁሉ ስሙ፣ ተቀበሉ ይላል አላህ ሱብሓነሁ ወተዓላ። ወላሁ ላ ያህዲል ቀውም ፋሲቂን የአላህን አዋምር አላህ የሚሰጣቸውን ትእዛዛቶች የማይቀበል ሰው ማንኛውንም አይነት ትእዛዝ ፋሲቅ ነው፣ አፈንጋጭ ከዲን እስላም የወጣ ነው። እንዲህ አይነቱን ደግሞ አላህ ወደ ቀጥታኛው መንገድ አይመራውምና ይላል። ከዚህ አይነቱ ቂሳ ከወጣ በኋላ አላሁ ስብሓን ወተዓላ ቅያማ ለታ ያለውን አጭር ፕሮግራም ወደ መግለጽ ገባ።